የአይን ምስክር የአይን ምስክር በሚል ርዕስ ያዘጋጀሁት ጽሁፍ አንድ ኢትዮጵያዊ ሙስሊም እንደመሆኔ መጠን በህይወቴ ከግፍ ጋር ያደረግኩትን ትግልና ያጋጠመኝን ተሞክሮ ለልጆቼና እንዲሁም ለኢትዮጵያ ሙስሊም ወጣቶች ላበረክት በአሁኑ ጊዜ ያለውን ለውጥ ከዛሬ በፊት ከነበሩት አሳማኝ ሁኔታዎች ጋር በማነጻጸር በኢትዮጵያ ህዝቦች ላይ በተለይ በሙስሊሙ የሀገሪቱ ተወላጅ ላይ የደረሰው በደልና ጭቆና በጠቅላላው ለሀገሪቱ ልማት ኋላቀርነትና መሀይምነት ለህዝቡ መለያየት ተጠያቂው ማን እንደሆነ በህይወቴ ካጋጠመኝ ተሞክሮ በውን ለማስረዳት እሞክራለሁ። ይህን ታሪካዊ ትምህርት ለዘመናዊ ትውልድ ሳበረክት ያለፈውን ግፍና ጭቆና በመጫር ጥላቻው እንዳይረሳና ተቀብሮ እንዳይቀር ለማድረግ ሳይሆን በአሁን ዘመን በነገሰው የዲሞክራሲ አመራር አስተዳዳሪዎች በህዝብ መራጭነት ሰይሞ ማስቀመጥ የሰው ልጅ እኩልነትና ሰብአዊ መብት በማክበር የተጀመረው መልካም እርምጃ ስር እንዲሰድና እንዲዳብር እያንዳንዱ ኢትዮጵያዊ በነፍስ ወከፍ ያለበትን ግዴታና ያለውን መብት ለማስገንዘብ ነው። እንዲሁም ለሀገራችን ነጻነትና ለህዝቦቻችን የኑሮ ደረጃ እድገት እንዲጠበቅና የዕለት ጉርሻ ፍለጋ በየሀገሩ መሰደድና በአሽከርነትና በግርድና ስራ ተሰማርተንና ተዋርዶ ከመኖር አላህ በቸረን በሰጠን ውቢትና ሀብታም ሀገር ተከብረንና ተፈርተን ለመኖር በህብረት መስራት ይኖርብናል። አንድ ይህም በጎ ሀሳብ አበረክታለሁ። ሁለት ይኸው በጎ ምኞት የጽሁፌ ዓላማና ግብ መሆኑን ለአንባቢያን በቅድሚያ ስገልጽ መካሪ መስሎ የመታየት ዝንባሌ ፍጹም የለኝም። ሆኖም በህይወቴ ካገኘሁት ተሞክሮ አንዳንድ ጠቃሚ ትምህርት ከተገኘ በደስታ መጠቀሙ የአንባቢያን ፋንታ ቢሆንም ደስታው ግን የጋራ ነው። መማር ከአላህ የታዘዘ ግዴታ ነው። ከፍ ብሎ የተጠቀሰውን ተፋቅሮና ተባብሮ ለመኖር በዋናነት የሚያስፈልገው የአላህን ፍርሃት ነው። አላህ ሱብሓነሁ ወተዓላ በቅዱስ ቁርአን የሚለው ኢነ አክረመኩም ኢንደላሂ አጥቃኩም ማለት የአላህ ጸጋ የሚገኘው አላህን በመፍራት ብቻ ነው። ይህም ማለት የህሊና ዘበኝነትና ተቆጣጣሪነት ለስራ ሁሉ አስፈላጊ ነው። ትክክለኛ ፍትህና ሰውን እንደ ራስ መውደድ ለተፈለገው መፈቃቀርና መከባበር ዋስትና ያለው ነው። የኑሮ ደረጃ እድገት ዋስትና የሚገኘው በትምህርት ላይ የተመሰረተ ገቢ የልማት ስራ ሲከናወን ነው። ትምህርት ለእድገት ስራ ሁሉ ቁልፍ ነው። በቅዱስ ቁርአን መጀመሪያ ጊዜ ለነቢዩ ሰለላሁ ዐለይሂ ወሰለም በህይወት የተነገራቸው ቃል እቅራ ወይም አንብብ የሚለው ቃል ነው። ይህ ለትምህርት ያለው ከፍተኛ ግምት በጉልህ ያሳያል። በነቢያችን ሰለላሁ ዐለይሂ ወሰለም ከተነገረው ሐዲስ አንዱ ጠለቡል ዒልሚ ፈርዱን አላ ኩሊ ሙስሊሚን ወሙስሊማቴን ከአንድ ሙስሊምና አንዲት ሙስሊም ከሆነች ከሆነች በግዴታ የሚፈለገው ትምህርት መማር ነው፣ መንፈሳዊ ሆነ ዘመናዊ ትምህርት። ስለዚህ ይህን ግዴታ ለመወጣት ያለው ብቸኛው መንገድ መማር ነው። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም አጥሉቡል ዒልም ወለው ፊሲን ማለት ትምህርት ፍለጋ ቻይና ድረስ መሄድ ካስፈለገ ሄዶ መማር፣ አላህ ያዘዘውን ግዴታ ያልፈጸመ ወንጀለኛ ነው። በአላህ ዘንድ የሚያስጠይቀው ጉዳይ ነው። በሳት የሚያስቀጣው ወንጀል ነው። በተለይ በአሁኑ ጊዜ ዓለም አንድ ትልቅ መንደር ሆና በምትገኝበት ጊዜ ሳይማሩ መቅረት ምክንያት የሌለው ከባድ ወንጀል መሆኑ የማይካድ ነው። በዛሬው ጊዜ ያልተማረ ሰው የማይታዘንለት ነው። ይህ መብት ቀርቶበታልና ተብሎ ባለመማር ያጣውን መብት በሌላ ሰው ርኅራሄና ሀዘኔታ አያገኘውም። መማር ለመልካም ኑሮ ዋስትና ያለው ቁልፍ መሆኑ መዘንጋት የሌለበት ጉዳይ መሆኑ በጉልህና በውል ታውቆ በአላህ የታዘዘውን ግዴታ ለመወጣት ቆርጠን መነሳት ምርጫ የሌለው ብቸኛ ዘዴ ነው። በዚህ ዓለም ተንቀንና ተረግጠን ከመኖርና በኢክራም ለእሳት ቅጣት ከመዳረግ የጌታን ትዕዛዝ አክብረን መማር ይኖርብናል። የትምህርት በር በሰፊ ተከፍቷልና ስንፍናን ከህይወታችን ማስወገድ የእኛ ፈንታ መሆኑን መዘንጋት የለብንም። የትውልድ ዘመኔን አባቴ እንደ ልምዳቸው የልጆቻቸውን የልደት ቀን የሚጽፉበት ቅዱስ ቁርአን መግቢያ ጫፍ በቀን ብዛት ስለጠፋ በውል የተወለድኩበትን ዘመን አላውቀውም። ሆኖም ከአንዳንድ ዘመድ በሰማሁት የትውልድ ዘመኔ ፊት አውራሪ ሀብተ ጊዮርጊስ በሞቱበት ዘመን አካባቢ ነው። ይባላል። ይህም ማለት የትውልድ ዘመኔ እንደ ኤሮፓውያን አቆጣጠር በ1926 ነው። ወደፊት በዝርዝር እንደምጠቅሰው ካይሮ ትምህርት ቤት ለመግባት የልደት የምስክር ወረቀት ስለሌለኝ በሐኪም ምርመራ የተሰጠኝ የልደት ቀን ግምት እንደ ኤሮፓውያን አቆጣጠር በ1930 ነው። የትውልድን ዘመን በውል አለማወቅ በእኔ በአንድ ሰው የተወሰነ አይደለም። በሀገራችን ውስጥ የሚወለደውንና የሚሞተውን ሰው መመዝገብ በሰፊ ያልተለመደ ነው። ስለዚህ የህዝባችን ቁጥር ከሀገራችን የፖለቲካ ፍላጎት ጋር ከፍ ዝቅ እንዳለ ነው። ይህም ከኋላ ቀርነት የመጣ ልምድ ነው። ስለዚህ ይህ ሁኔታ ለሀገራችን ደንበኛ የልማት እቅድ ለማውጣትና አንዱና ነባሩ እንቅፋት መሆኑ የማይዘነጋ ነው። እኔም በበኩሌ ስለ እድሜ ስጠየቅ የምሰጠው በባለሙያ ሐኪም የተሰጠኝን የእድሜ ግምት ስለሆነ የሰባ አምስት ዓመት የእድሜ ባለጸጋ ነኝ። ይህም ጸጋ ከአንዳንድ ዘመድ እንደተነገረኝ ፊት አውራሪ በሞቱበት አካባቢ ጊዜም ቢሆን ሀብቱ እየጨመረ ስለሚሄድ ደስ የሚያሰኝና ፈጣሪን የሚያስመሰግን ነው። ይህን የእድሜ ጉዳይ እዚህ ላይ አቁሜ የአስተዳደጌን ጉዳይ እንደሚከተለው እንደሚከተለው እጠቅሳለሁ። አንድ ሰው ከአካባቢው ጠቅላላ ሁኔታ የተለየ ኑሮ የለውም። ስለዚህ በህፃንነቴ እንደ ማንም ተራ ኢትዮጵያዊ ህፃን በዛሬው የጉለሌ ከተማ ሳይሆን በጥንቱ የጉለሌ ጫካ ሰፈር የምኖር ስለነበር ለእንጎቻ ስል ቅጠል ለቅም ነበር። እንዲሁም የምሰጥህን የማደርግልህን አታውቅም በሚል ሽንገላና ተስፋ በመሸነፍ በቅንነት ለማንም በተለይ በእድሜ ለገፉ ሁሉ በመታዘዝ አሳልፍ ያለው። እንዲሁም በዘመኑ ከነበረው የትምህርት እድል በመጠቀም ወላጅናቴ በፍላጎት መልክ ባይሆንም ከከተማ ሳልወጣ ቁርአን ቀርቼ አክትም ያለው በጣሊያን ወረራ ጊዜ እንደ ጊዜው ህፃን ተማሪ በሊላ ጣሊያን ትምህርት ቤት ገብቼ መዝሙራቸውን እየዘመርኩ ፊደላቸውን እየቆጠርኩ የወራሪውን ጊዜ አሳልፍ ያለው። ቀጥሎም የሀገራችን ነጻነት እንደተመለሰ በጊዜው ባላባት ትምህርት ቤት ተብሎ በታወቀው ትምህርት ቤት ገብቼ ከአንድ ዓመት ለማይበልጥ ጊዜ የአማርኛ ቋንቋና የእንግሊዝኛ ፊደል ለመቁጠር እድል አግኝቻለሁ። ምክንያቱም በትምህርት ቤቱ የመኝታ ቦታ እጥረት ምክንያት በአዳሪነት አልተቀበሉኝም። በተመላላሽነት መማሩ በመኖሪያ ቤቴ ርቀትና በዚያ ጊዜ በነበረው የትራንስፖርት ችግር ምክንያት ትምህርቴን አቋርጬ ከቤተሰብ ጋር ደሴ ለመሄድ ተገደድኩ። መድኃኔዓለም ማለት አላህ ማለት ነው። እዚህ ላይ ላስታውሰ የምፈልገው አንድ ጉዳይ ይኸውም ከፍ ብሎ የተጠቀሰው ትምህርት ቤት ስም ከባላባት ትምህርት ቤት ወደ መድኃኔ ዓለም ትምህርት ቤት መለወጡን የሰማሁበት አጋጣሚ ነው። ይኸውም የሕግ ትምህርት አጠናቅቄ ከግብፅ ወደ ሀገሬ ስመለስ እንደ ጊዜው ልምድ እንደን የውጭ ሀገር ትምህርታቸውን አጠናቀው ከመጡት ወጣቶች ጋር አቶ ከበደ ሚካኤል የትምህርት ሚኒስቴር ዋና ዳይሬክተር አማካኝነት ግርማዊነታቸው እጅ ለመንሳት እቀርባለሁ። የቀረበላቸው የስም ዝርዝርና የትምህርት አይነት ከተመለከቱ በኋላ ማናችሁ ናችሁ የህግ ትምህርት የተማረው ብለው ሲጠይቁ እኔ መሆኔን ለማስረዳት እጅ ነሳለሁ። ቀጥሎም ግብጽ ከመሄድ በፊት የት ትማር ነበር ብለው ሲጠይቁኝ ባላባት ትምህርት ቤት ብዬ ስመልስ ግርማዊነታቸው መድኃኔ ዓለም ይላሉ። የዚህን ትምህርት ቤት የስም መለወጥ ስለማላውቅ ዝም እላለሁ። ግርማዊነታቸው ንግግራቸውን ቀጥለው አይዞ አትደንግጥ መድኃኔ ዓለም ማለት አላህ ማለት ነው ሲሉ እዚያ ያለውን ሁሉ ፈገግታውን ሲያሳይ እኔ ብቻ በመገረም ዝም ብዬ ቆሜ ነበር። ምክንያቱም መድኃኔ ዓለም ማለት አላህ ማለት እንደሆነ ጠፍቶኝ ሳይሆን የትምህርት ቤቱን ስም መለወጥ ባለማወቄ ነው። በእውነቱ የትምህርት ቤቱ ስም መለወጥ የሚያስገርም አይደለም። ይህ ትምህርት ቤት ሲመሰረት የጠቅላይ ግዛቱ የባላባት ልጆች የሚባሉትን እያስመጡ በትምህርት ታንጸው በአባቶቻቸው ቦታ እንዲተኩ ለማድረግ ሆን ተብሎ ታስቦ የተደረገ ትምህርት ቤት ነው። ምክንያቱም ከሱማሊያና ከሌላ ልዩ ልዩ ጠቅላይ ግዛቶች የመጡ የባላባት ልጆች ይገኙበት ነበር። ምናልባት ስሙ ወደ መድኃኔ ዓለም የተለወጠው የመደብ ልዩነት የሚያንጸባርቅ ስለሆነ ይመስለኛል። በዚያን ጊዜ በጉለሌ ጫካ በራስ ኃይሉ ግቢ ከተማ ፈንጠር ብሎ የተቋቋመው ይኸው ትምህርት ቤት ነው።